قل إن الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفينا نبينا محمد وعلى آله وصحبه وسلم في صحيح مسلم وجميع السنن عن أبي هريرة رضي الله عنه أن النبي صلى الله عليه وسلم إذا فرغ أحدكم من التشهد الآخر من التشهد الآخر فليتعوذ بالله من أربعة من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن فتنة المسيح الدجال طيب ሌላኛው ሶስተኛው መረጃ ማለት ነው የቀብር ቅጣት እንዳለ የሚያመላክት ማለት ነው በሰሒህ ሙስሊም ላይ የተዘገበው ነው ጀሚዕ ሱነንም ዘግቦታል ይህንን ሐዲስ ማለት ነው آه، عن أبي هريرة رضي الله عنه أبي هريرة من إلى أن النبي صلى الله عليه وسلم قال النبي عليه الصلاة والسلام نبر إلى قال بلوال إذا فرغ أحدكم نبي يعلوت من دنو إذا فرغ أحدكم من التشهد الآخر عندك تشهد الآخر سيجرس فليتعوذ بالله من أربعة كاراتو يتبقالو من عذاب جهنم كجهنم كتات ومن عذاب القبر كتات ومن فتنة المحيا والممات كيوت سنا كموت فتنارو ومن فتنة المسيح الدجال كمسيح الدجال فتنا يتبكر في صحيحين بخارينا مسلم بزق بزجب الدقم عن أبي أيوب كأبي أيوب الأنصاري مستر ألف حديث الله قال خرج النبي صلى الله عليه وسلم نبي عليه الصلاة والسلام والتلال ወቀድ ወጀበት ሸምሱ ፀሐይ ገብታ ማለት ነው። ፈሰሚዐ ሰውተን ነቢዩ ዓለይሂ ሰላቱ ሰላም ድምፅን ሰሙ። ፈቃለ የሁዱን ቱዐዘቡ ፊ ቁቡሪሃ አሉ ነቢዩ ዓለይሂ ሰላቱ ሰላም ድምፅን ሰምተው ፈቃል የሁዱን አይሁድ ማለት ነው ቱዐዘቡ ፊ ቁቡሪሃ በቀብሯ እየተቀጣች ነው በማለት ነቢዩ ዓለይሂ ሰላቱ ወሰላም የቀብር ቅጣት እንዳለ ተናገሩ ማለት ነው። ወፊ ሰሒሐይን ቡኻሪና ሙስሊም በዘገቡት አሁንም በተጨማሪ አን አይሸተ ረዲየላሁ አንሃ አይሻ አላህ መልካም ስራን ይውደድላትና ቃለት ብላለች ደኸለት አለየ አጁዛኒ ሁለት አጁዞች ወደ እኔ ገቡ ትላለች ማ አኢሻ ሁለት አጁዞች ሁለት አሮጊቶች ገቡ ሚን ዑጁዝ የሁዲ የሁድ ልመዲና ከመዲና አሮጊቶች ውስጥ ፈቃለታ ሁለቱም አይሁዳ አይሁዳዎች ማለት ነው ሴቶቹ ማለት ነው አሮጊት የሆኑት ፈቃለ ታብለዋሉ ኢና አህለል ቁቡሪ የቀብር ባለቤቶች እኮ አሉ ዩዓዘቡነ ፊ ቁቡሪህም በቀብራቸው ውስጥ ይቀጣሉ በማለት ነቢዩ አለይሂ ሰላቱ ወሰላም ሳይሆን እዚህ ጋር ስለማን እያወራን ያለ እነዚህ አይሁድ የሆኑ ሴቶች ማለት ነው ምናሉ ተናገሩ ለማን ነው የሚሉት ለአይሻ ነው። ፈቃለታ ፈቃለታ ሁለቱ ብለዋሉ። እና አህለል ቁቡር የቀብር ባለቤቶች አሉ። እነዚህ ሁለት አሮጊት ሴቶች ማለት ነው። አይሁድ ናቸው። ዩዓዘቡነ ፊ ቁቡሪሂም በቀብራቸው ውስጥ ይቀጣሉ ብለው ተናገሩ። ቃለት ብላለች አይሻ ፈከዘብቱሃ አስዋሸዋት። ይህ ውሸት ነው በቀብር የምን የቀብር ቅጣት ነው ብዬ አልኳት። ወለም አንዓም አልተቀበልኳትም አን ኡሰድቅሁማ አን ኡሰድቀሁማ ሁለቱን እውነት ከማለት እኔ አልተቀበልኳቸውም። አይሻ ማለት ነው። እነሱ ስለ ቀብር ቅጣት ሲነግሩኝ እኔ አልተቀበል የሁድ ሆነው ማለት ነው። የአይሁድ እምነት ተከታይ ሆነው ማለት ነው። ቃለት ብላለች አይሻ ፈኸረጀታ ያው እኔም ባልቀበላቸው እነሱ የሚሉትን ብለው ወጡ። ወደኸለ ዐለየ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ሰላም ወደ እኔ ገቡ። فقلت بيالكم يا رسول الله سي الله ملكتنيا إن عجوزين من آه إن عجوزين من عجوز يهود المدينة مدينة سنورو وإن لم كمنورو አሮጊቶች ውስጥ መጡ ወደማ ወደኔ ምን አሉ ደኸለት አለየ ፈዘዓመታ ሞገቱ እነዚህ ሁለት አሮጊት የአይሁድ ሴቶች አና አህለል ቁቡር ዩዓዘቡን አህለል ቁቡሮች በቀብር ውስጥ እንደሚቀጡ ያው ሞገቱ ነገሩኝ ይቀጣሉ ብለው አሉኝ እንዴት ነው ብያልኩ ጠየኳቸው ቃለ ነቢ አለ ሰደቀታ ሁለቱም የነገሩሽ እውነታቸው ነው የአይሁድ እምነት ተከታይ ቢሆንም እውነት ተናግሯል እነሁማ ዩዓዘቡን እነሁም ዩዓዘቡን እነሱ ይቀጣሉ አዛበን ቅጣትን ተስማዑሁ ልበሃኢሙ እንስሳዎች ምን የሚሉትን የሚሰሙትን የሰው ልጅ ነው እንጂ የማይሰማው እንስሳዎች ይሰማሉ ቃለት ብላለች አይሻ ፈማ ረአይቱሁ እኔም አላየውኝም ባዕዱ ከዛ በኋላ ፊ ሰላቲን በሰላት ውስጥ ነቢዩ አለ ሰላት ሰላምን አይቻቸው አላቅም ኢላ የተዓወዝ ሚን አዛብ ልቀብር ነቢዩ አለይሂ ሰላቱ ሰላም ከቀብር ቅጣት ቢጠበቁ እንጂ አላህ ይጠብቀኝ እያሉ ይሉ ነበር ነው። ተንቢሁን ማነቃቂያ ይላል። ሙሂም አንገብጋቢ የሆነ ተንቢህ ግልጽ ነው። ማነቃቂያ አለ። ምንድን ነው እሱ? አዛቡል ቀብር የቀብር ቅጣት ወሱአሉል መለከይኒ የሁለቱ መላይኮች ማለት ነው መጠየቅ የናላኒ ያጋጥማል ኩለ መማት የሞተን ሁላ ሩሑ ከበደኑ የተለየችን ሁላ ወለም ለም ዩድፈን ቀብር ውስጥ ባይቀበርም ፈሁወ እሱ ኢስሙን ስም ነው ይህ የቀብር ቅጣት የሚባለው ሊዓዛብ ልበርዘኽ ለቀብር ህይወት በአጠቃላይ ማለት ነው ቅጣት የሚሰጥ ነው ግልጽ ነው ወነዒሚህ ጸጋም ከሆነ እንደዛው ማለት ነው ግልጽ ነኝ ስለዚህ ከሞተ ሰውየው ተሰቅሎም ይሙት ቀብር ውስጥም ይቀበር ምንም ልዩነት የለውም። ወሆወ ማ በይነ ዱንያ ወደ አኺራ በአጠቃላይ የበርዘኽ ህይወት ማለት በዱንያና በአኺራ መካከል ያለ ህይወት ነው። ቃለ ተዓላ አላህ ስብሓነ ወተዓላ ይህን በማስመልከት ተናግሯል። ወሚን ወራኢህም በርዘኹን ኢላ የውሚ ዩብዓሱን በማለት ተናግሯል አላህ وسمي عذاب القبر يكتب يا كبر كتاب يتسيمو باعتبار الغالب يا ابزاينون يون جمتوس كما سكبات انصارم عذاب القبر باعتبار الغالب غالب مات يا ابزاين يون هنيتا جمتوس كما سكبات انصارم فالمسلوب متسالي يتسكل نايم وتسو والمحرك يتقاتل سو بسات يعني الددوت ميون والمغرق ውሃ ውስጥ ሰምጦ የሞተን ቢሆን ሙግረቅ ግልጽዋለ ሙግረቅም ምን ውስጥ ውሃ ውስጥም ሰምጦ የሞተም ቢሆን ወአኪሉ ሲባዕ አውሬ የበላውም አውሬ በልቶት የሞተም ግልጽዋለ አውሬ በልቶት የሞተም ወጡዩር አዋፋትም ግልጽ ነው በልተውት የሞተም ቢሆን ምሳሌ ሲሞት የጥንብ አንሳ ግልጸዋለ እሱም ቢሆን ለሁ ሚን አዛብል በርዘኽ የቀብር ቅጣት እኮ የበርዘኽ ቅጣት አለበት። ተሰቅሎም እኮ አንተ ስታየው ለስንት ወራትም ተሰቅሎም ሊሆን ይችላል። እየተቀጣ ነው ግን አዛብል ቀብርም ነዒማው ነው። ወነዒሚህ ቅስጡን ድርሻ አለው ማለት ነው። አለዚ ተቅተዲህ አዕማሉ ስራው የምታስወርደውን ያገኛል። የተሰቀለውም የነደደውም ነዱ አመድ የሆነው ያው ወኢን ተነወዐት አስባቡ ነዒሚ ወኢን ተነወዐት የተለያየ ገጽታ ቢኖረውም አስባቡ ነዒሚ ጸጋውን የማግኘት ወለአዳቢ ቅጣቱንም ወከይፍየቱሁማ ወከይፍያቲሂማ ከይፍያውም ቢለያይ ማለት ነው። የቅጣቱ የሚሆን የጸጋው ማለት ነው። ፈቀድ ظن بعض الأوائل በፊት ከነበሩ ሰዎች ውስጥ አዋኢል ማለት ቀደምት ከነበሩ ሰዎች ውስጥ ጠረጠሩ ከፊሎች ይጠረጥሩ ነበር። አነሁ ነው እኮ ኢዛ ሑሪቀ ጀሰደሁ አካሉ ከነደደ ቢናሪ በእሳት ወሳረ ረማደን ረማድ ከሆነ ረማድ ማለት ማለት አመድ ከሆነ በኋላ ወዱሪን ወዱሪየ ነው ወዱሪየ ዙሪየ ማለት ፉሪቀ ማለት ማለት አካሉ አመድ ከሆነ በኋላ ቢበታተን ማለት ነው። ባዕضሁ ፊልባህ ከፊሉ አካሉ በባህር ውስጥ ቢበተን የተቃጠለው ማለት ነው ወባዕደሁ ፊል በሪ ከፊሉ ደግሞ በየብስ ላይ ቢበተን في يوم شديد الريح በጣም ብርቱ በሆነች ንፋስ ውስጥ أنه ينجو من ذلك ከቀብር ቅጣት ይድናል ብለው ያስቡ ነበር فأوصى بنيه እንደውም ከፊሉ فأوصى بنيه አንዱ ልጁን ወስያ ነገረው አየፍዓሉ ቢሂ እንዲህ እንዲሰሩት አቃጥለው ሲያበቁ ምን እንዲሉት ያው አመዱን እንዲበትኑት ማለት ነው ذلك فأمر الله البحر الله سبحانه وتعالى ባህርን አዘዛት ግልጽ ነው ፈጀማዓ ማፊ በውስጡ ያለውን ሰብስቦ አመጣ ባህሩ ማለት ሁሉም ለአላህ ታዛዥ ነው ወአመረ አልበራ የብስን አዘዘ ወጀማዓ ማፊ በውስጡ ያለውን ሰብስቦ አመጣ ثم قال ከዚያም ብሏል አላህ ቁም ተነሳ ነው ግልጽ አለ ይሄ ሁሉ አካሉት ሰው ፈኢዛ ሁወ ቃኢሙን በይነ የደይ ላህ ከዛ በኋላ አላህ ፊት ቆም ይሄ ሰው እሳለው ማ ሀመለከ አላማ ፈዓልት በሰራው ላይ ምንድን ያነሳሳ ተባለ ፈቃለ ኸሺቱከ ያ ረቢ ጌታ እኔ እኮ ፈርቼ ነው ግልጽ ነው እንደዚህ ከማንተ ፊት ቆሜ ምን እመልሳለሁ የሚለው ነገር አሳስቦኝ ነው በቃ ከነደድኩኝ ምንም አንተንም አገኘህ ያው አልመሰለኝም ነው ወአንተ ዓለም አንተ ደግሞ ታውቃለህ አለው فرحمه الله አላህ አዘነለት ግልጽ ነው አለ ያንን ቀን ፈርቶ ስለሆነ ማለት ነው የሰራው። لم يفت عذاب البرزخ ይህ ሰው እንግዲህ የቀብርን ቅጣት አላመለጠም። ونعيمه ጸጋውንም لهذه الأجزاء እነዚህ አካሎች التي صارت في هذه الحال በዚህ ሁኔታ ላይ ያለው እንኳን ምንም ሊያመልጥ አልቻለም ይላል። حتى لو علق الميت على رؤوس الأشجار حتى لو علق ቢንጠለጠል ሰው الميت ሟቹ አላ ሩኡሲ አልአሽጃር በዛፎች ምኑ ላይ ጭንቅል ጭንቅላት ላይ ብታንጠለጥለው አለ ግጽለው አለ ተሰቅሏል ፊ መሃብ ሪያህ ሪያህ ንፋስ በሚነፍስበት አቅጣጫ ብታረገው በቃ ንፋስ እየነፈሰበት ነው ሰውየው ግን ምን ብሏል ተንጠልጥሏል ማለት ነው ለአሳበ ጀሰደሁ ሚን አዛብል በርዛህ የበርዛህ ቅጣት የቀብር ቅጣት ሰውየውን ያጋጥሟል ሐظሁ ወነሲቡ ድርሻውን እድሉን ይወስዳል ማ ማ አካሉ ማለት ነው ወለው ዱፊነ ረጁል አንድ ሰው ቢቀበር ደግሞ አሳሊሕ መልካም የሆነ ፊ አቱኒ ናር ምን ውስጥ ቅበረው ከፈለግ አቱኒ ናር ውስጥ ቅበረው። አቱን ማለት ቤት ነች። እዛ ውስጥ እሳት ይነድበታል። የእሳት ቤት ማለት ነው። እሳት የሚቀጣጠልበት ቤቱ ነው። ግልጽ ነው። እዛው ሳሌሕ የሆነን ሰው እዛ ክተተው ከፈለግ ለአሳበ ጀሰደው ሚን ነዒሚል በርዛህ የቀብርን ቅጣት ጸጋውን ያገኛል። እሳት ውስጥ እያነደድከው እኮ ነው። በቃ መቀመጫውን እዛ ብታደርግለት ማለት ነው። ወሩሐሁ ሩህ ነሲበሁ ወሐበሁ እድሉንም ድርሻውን ይቀምሳል። ፈየጅዓሉ ላህ አላህ ስብሓነ ወተዓላ ያደርጋል አናረ እሳትን አላ ሃዛ በዚህ ላይ በርደን ወሰላምን ምን ያደርግለታል? ቀዝቃዛና ሰላም ወልሃዋኡ አላ ዛሊካ ይህ ሰው ደግሞ እዛ ካየው ተሰቅሎ አየር እየነከው ስታየው አየር ነክቶት እየነከው እየነፈሰበት ግን ተንጠልጥሏል፣ ሞቷል። አላዛሊከ ናራን ምንድነው ያገኘው? እሳት ይነድበታል። አው ሰሙም የእሷ መርዝ ማለት ነው፣ የእሳት ማለት ነው። ነበልባሉ ይነኳል፣ መንካቱ አይቀርም ይላል። ፈአናሲሩ ልዓለም የዓለም አናሲር ሁላ አለ መዋዱል አሳስያ ማለት መሰረታዊ የሆኑ ነገሮች ማለት ነው። አሁን የምድር መሰረታዊ ነገሮች ምንድን ናቸው? አፈር፣ አየር፣ እሳትና ምድር፣ ውሃ አይደለ? እነዚህ ነው የሚሏቸው አብዛኞቹ። ግልጽ ነኝ። ናፈ አናሲሩ ልዓለም የዓለም አናሲሮች ወመዋዱሁ መዋዶችም ማለት ነው። እቺ ምድር የዚች ምድር መሰረታዊ የሆኑት ሙንቃደቱ ለረቢሃ ለጌቷ ምን ያለች ነች? የታዘዘች ነች። ሙንቃደቱ ለረቢሃ ለጌቷ ምን ያለች ነች? የታዘዘች ነች። ለጌቷ ምን ያለች ነች? የታዘዘች ነች። ሙንቃደቱ ለረቢሃ ወፋጢሪሃ እሷንም ምላለው ለፈጠረው ታዛዥ ነች። ወፋጢሪሃ ወኻሊቂሃ ዩሰሪፉሃ ከይፈ የሻ እንደፈለገ አላህ ያገላብጣታል። ወላ የስተዕሲ ሚንሃ ሸይኡን ምንም ሊያቅተው የሚችለው ነገር የለም ማለት ነው። የስተዕሲ ማለት እንቢ የሚለው አላህን የሚያቀተው ነገር የለም። ሚንሃ ሸይኡን አራደው እሱ ከፈለገው በል ሂየ ጠውዐ አምሪህ ሁሉም ማለት ነው በአላህ ስብሓነ ወተዓላ ትእዛዝ ጠውዕ ስር ላይ ናቸው መታዘዝ ላይ ማለት ነው። ለሱ ፍላጎትም ሙንቃደቱን ሊቁድረቲህ ለሱ ማለት ነው ችሎታ የተከተሉ ናቸው። ፈገይሩ ሙምተኒዕን አን ቱረደ ሩሑ ሩሕ እኮ አልመለስም ማለት የምታሻፍር ነች የማታሻፍር ነች እምቢ አትልም ነው አይሩ ሙምተኒ አይደለችም ግልጽ ነው ታዛዥ ነች ነው ኢለል መስሉቢ የተሰቀለውም ይሁን ወልገሪቅ የሰመጠውም ይሁን ወልሙሐረቅ የተቃጠለውም የነደደውም ወነሕኑ እኛ እኮ ላነሽዑር ቢሃ ግን እኛ አናቅም የተቃጠለውም እየነደደው ያለው ሰውዬም የበርዘኽ ሀያት ያጋጥመው ትጽዋለ ሁሉም ማለት ነው ቅጣትም ይሁን ጸጋውን ይወስዳል። ሊአነ ذلك الرد ይሄ መመለስ እኮ አላህ መመለሱ ነውኡን አኸር ሌላኛው ገጽታ ነው። ገይሩ ልመዕሁድ ከልምድ ውጭ የሆነ ያልተለመደ ማለት ነው። ፈሃዘ ሙግማ ይህ እኮ ራሱን የሳተው ሰውዬ አለይህ በሱ ላይ ወልመስኩር የሰከረም ግልጸው የሰከረም ሰው ማለት ነው ወልመብሁት መብሁት ሂያር ላይ ምን ሙግሲ ያው ከእንትን ጋር አንድ ነው ራሱን የሳተ ከሞግማ ጋር የዋለለ ሰው የለም ከአቅሉ ጋር ያልሆነ ያ ሙባሃት ይባላል መብሁት ይባላል አህያአን ህያው ሆነው ወአርዋሁሁም ማዓሁም ሩሓቸውም ማዓሁም ከነሱ ጋር ሆነው ወላ ነሽዑሩ ቢሐያቲህም እነሱ በህይወት ሲሆኑ አይሆኑ እኛ ማወቅ እንችላለን አንችልም። እስቲ አንተ የሰከረን ሰው ተመልከቱ፣ የሞተ ነው ይመስላል ብታገላብጥ ራሱም የሳተ ሰው ግን ቆይቶ ሩህ ሲመለስ ታያለ። ግልጽ ስለዚህ እኛ ግን አናቅም። ወላ ነሽዑር ቢሐያቲህም ወመን ተፈረቀት አጅዛኡህ አካሉ ደግሞ ምን ያለ የተበታተነ ላ የምተኒዕ ምን የሚል አይደለም፣ አሻፈረ የሚል አይደለም። አላ ሁወ አላ ኩል ሸይን ቀዲር፣ ሁሉም ነገር ቻይ የሆነውን አምላክ አላህ አሻፈረኝ የሚል አይደለም። ተግባባን። አየጀዐለ ልሩሕ ኢትሳለን ለሩሕ እኮ ምን ሊያደርግላት አየጀዐለ ልሩሕ ኢትሳለን ግንኙነት ሊያደርጋት ቢትልከ ልአጅዛኢ በእነዚህ አካላቶች ማለት ነው አላ ተባዑዲ ማ በይነሁ ወቁርቢህ አላ ተባዑዲን ካላቸው መራራቅ ላይ ማለት ነው። ማበይነሃ ወቁርቢህ ማበይነሃ በእሷ መካከልና ወቁርቢህ ከሱ ቅርብነት አንጻር ማለት ነው። ግልጽ ግንኙነት እንዲያደ እንዲኖራቸው ማድረግ ለአላህ የሚከብድ አይደለም። ወየኩኑ ፊ ቲልከል አጅዛ በእነዚህ እኮ አጅዛ አጅዛ ምን ምንድን ነው? ክፍል የሰውነት ክፍል አይደል እንዴ? በእነዚህ የሰውነት ክፍሎች ላይ ማለት ነው አጅዛ ሽዑሩን ሽዑር ይኖራቸዋል ቢነውዕ ምን አልዓለም የተወሰነ ምን ዓለም ኖሯቸው ማለት ዓለም ቢነውዕ ምን አልዓለም የተለያየ ነው አለም ማለት ስሜት ቅጣት ማለት ነው ቅጣት ከሆነ እየተቀጣ ወለዛ ጥፍጥናም ከሆነ ያው እንግዲህ ይሄ ደግሞ መልካም ሶስት ከሆነ አይደል እንዴ ያንን እያገኘ ይኖራል ማለት ነው ይኸው እዚህ ዱንያ ላይ እኮ ነው አንተ እያየኸው ነው። የተሰቀለውም ተሰቅሎ አየር እየነካው አንተ ግን እሱ እየተሰቃየ ነው። وإذا كان الله تعالى قد جعل وإذا كان ከሆነ الله تعالى አላህ سبحانه وتعالى قد جعل في الجمادات شعورا አላህ እኮ እነዚህ ግዑዝ የምንላቸው ድንጋይ፣ ተራራ እንዲሁም ደግሞ ምን እነዚህ የመሳሰሉ ዛፍ በለው ግልጽ እኚህ ግዑዛን ነገሮች ማለት ነው شعور አድርጎላቸው شعور አላቸው وإدراكا إدراك አላቸው إدراك ማለት አንድን ነገር መረዳት መጫር تسبح ربها እንደውም ጌታቸው ምን ይላል ያጥራሉ يسبح لله ما في السماوات وما في الأرض አለ ቢ وتسقط الحجارة ዛፍ ደግሞ ትወድቃለች من خشيته እሱን ከመፍራት የተነሳ ዛፍ ራሱ እንደሚወድቅ ማወቅ መቻላል አንዳንድ ዛፎች ይወድቃሉ። ለምን ወደቀ ብለን አንዳንድ ጊዜ ሰዎች ሁላ የሚገረሙበት ሁኔታ አለ። ማንም ሳይነካቸው እነዚህ ጌታቸውን ከመፍራት የተነሳ የሚወድቁ ዛፎች እንዳሉ ነው የሚያመላክተው መረጃ ሐዲስ ዋን ወተስጁዱ ለሁ ልጅባሉ እንዲሁም ተራራ ምን ይላል ኛም ይሰግዳሉ አይደል ወሸጀሩ ዛፍም ወተሰብሁ ለሐሳ እንዲሁም ማለት ነው አሳ ሐሳ ምንድነው ጠጠሮች ማለት ነው ተስቢሕ ሲያደርጉ ተስተውሏል። ወልሚያሁ ውሃም ወነባት ነባትም ግልጽ ነው። ይህ እንግዲህ እኛ ልናቀው እንችላለን፣ ላናቅም እንችላለን። ተግባባ ከማ ቃለ ተዓላ አላህ ስብሓነ ወተዓላ እንዳለው ወኢን ሚን ሸይኢን ኢላ ዩሰቢሑ ቢሐምዲሂ ወላኪን ላ ተፍቀሁነ ተስቢሐሁም ወኢን ሚን ሸይኢን አንዳችም ነገር የለም ኢላ ዩሰቢሑ ቢሐምዲሂ Eh, እቺ እንግዲህ ሸርጥየዋ ነፍ አድርጋ ታልፋለቻ إلا يسبح بحمده እሱን የሚያወድስ ቢሆን እንጂ ማለት ነው አላህን የሚያወድስ ቢሆን ولكن ነገር ግን لا تفقهون تسبيحهم የእነሱ ማወደስ እናንተ አታውቁም አትረዱም فإذا كانت هذه الأجسام እነዚህ አካሎች ከሆኑ فيها الإحساس إحساس ካላቸው إحساس ማለት አንድን ነገር መረዳት ኢሕሳስ ካላቸው ወሽዑሩ ማወቅ ፈልአጅሳሙ አካላቶች እኮ አለቲ ያቺ ካነት ፊሃ አልአርዋህ ሩህ ያለባቸው ደግሞ አካሎች ወልሐያት ህይወትም ያላቸው አውላ ቢዳሊክ በዚህ ምንድነው በላቸው አንተ አሁን የጀናዛ ነው አይደል ሞቷል ግን ከሩሁ ጋር ግንኙነት አለው ማለት አይድነትም አንተ የምታየው ዛፍ እኮ የማይንቀሳቀሰው ጉዙም ነገር ራሱ ለአላህ ያወድሳል ተብሎ ተነግሯል ወቀድ አሽሐደ አላሁ ሱብሓነሁ ይህንን እውነታ እንግዲህ አላህ ስብሓን ወተዓላ የሰው ልጅ እንዲመለከት አድርጎታል አሽሀደሁ ላሁ ስብሓናህ ኢባደሁ ባሪያዎችን ፊ ዳሪ ፊ ሀዚህ ዳሪ በዚህ ሀገር ውስጥ ኢዓደተ ሐያተን ካሚላ ሙሉ የሆነ መመለስን መልሶ ማለት ነው ኢላ በደኒን ወደ አካል ቀድ ፋረቀት ሁሩ ሩህ እኮ ተለይቷለች روحه تام تكلم ومشى وأكل وشرب وتزوج وولد لو كذا ولا نقول قلت لهم فكذا كسوان قلت لهم هذا الدار إعادة حياة كاملة من ولد قلت لهم الله ودا أكلوا نور قل كموت ماذا الله سبحانه وتعالى من قال الذين خرجوا من ديارهم وأم وهم ألوف حذر الموت فقال لهم الله موتوا ثم أحياهم بقى لفيتنا الآن أو كالذي مر على قرية وهي خاوية على عروشها قال أن يحيي هذه الله بعد موتها فأماته الله مئة عام عام ثم بعثه قال كم لبث قال لبثت يوما أو بعد يوم أو وإن كالذي نزيانو مر على قرية باملت مندر يلفل وإما مندر كتما يلفل وهي خاوية ያቺ እኮ ምድር የወደቀች ወይም ምድረ በዳ የሆነች ሆና ያያታል። ኻቢያ ማለት ወደቀች፣ በቃ ያቺ ከተማ ፍርስርስ ብላ አላ ኡሩሺሃ በምኖቿ ላይ በጣሪያዎቿ ላይ ውጻ ፍርስርስ ብላለች። ቃለ ብሏል አና ዩሕይ ሀዚህላህ አላህ الله ወተዓላ እንዴት ነው ይችን ህያው የሚያደርጋት እች ከተማ እንደው የምትመለሰው ግልጽ ብሎ አለ بعد موتها ፈአማተሁ الله ሚአተ عام አላህ ስብሓነሁ ወተዓላ መቶ ዓመት እንዲሞት አደረገው። ثم بعثه ከዛም ቀሰቀሰው። ቃለ ብሎ አለው ከም ለቢት ስንትን ቆየህ አለው። ቃለ ለቢቱ የውመን አው ባዕደ የውም አንድ ቀን ወይም የአንድ ቀን ጥቂት ወይም ግማሽ ማለት ነው። ወይም ግልጽ ነው። የአንድ ቀንን የሆነን ክፍል አለ። አላህ ስብሓነሁ ወተዓላ በል ሚአተ ዓም ፈንዙር ኢላ ጠዓሚከ ወሸራቢከ ለም የተሰነህ ግልጽ ነው ተመልከት ምንም አልተቀየረም ማለት የሞትከው ግን ስንት ነው መቶ ዓመት በሞት ቆይታል ምግቡን ደግሞ አልተቀየረም አላህ ሁለት እሱም መግደል ቻለ ምግቡን ደግሞ እንዳይበላሽ ማድረግ ይቻላል እንደዛው ትቶት የያዘው ምግብ ሌላም አለ በዚህ ብቻ አልተብቃቃም ወቀቢለቲ ወቀቢለቲ በኒ እስራኤል ወቀቢለቲ ካፍን ጨመረ ወከቀቢለቲ ምሳሌ ደግሞ ሌላኛው ቀቢላ አለች በኒ እስራኤል በኒ እስራኤሎች ላይ ስትኖር የነበረች ቀቢላ ነበረች አለዚነ እነዚያ ቃሉ ሙሳ ለሙሳ አሉት ምን አሉት ለን ለከ ሐታ ናራ አላህ ጀህረተን በአንተ እኮ አናምንም አላህን ስብሓን ወተዓላ በይፋ በገሃድ እስክናይ ድረስ አሉ ፈአማተሁም አላህ አላህ ስብሓን ወተዓላ ገደላቸውና ثم بعثهم ከዛ ቀሰቀሳቸው ሚን ባዕድ መውቲህም ከሞቱ በኋላ ግልጽ ነው አለ ይህንንም ቻለ ማለት ነው ሞቶ መቀስቀስም ማለት ከአስሓብ ልካፍ አስሓብ ልካፍንም የእነሱን ታሪክም ማየት ይቻላል ግልጽ ነው 309 ዓመት ሞቶ መነሳት ወከቅሰቲ ኢብራሂም የኢብራሂምን ታሪክ ደግሞ መመልከት ይቻላል። ፊ ጡዩር ልአርባዕ በአራቱ ማለት ነው አዋፋቶች ላይ እንደተገበረ አይተናል አይደል? ቆራርጦ በየተሩ አስቀምጧቸው ከዛ ሲጠራቸው መምጣታቸው ፈኢዛ አደ ልሀያቱ ታማ አላህ ሙሉ የሆነን ህይወት መመለስ የቻለ ጊዜና ኢላ ሀዚ ልአጅሳድ ወነዚህ አካሎች بالموت بموت كذا በሞት ከቀዘቀዘች صحيح صحيح يموتن سوا كم ساعة وككزكزش بوالا كزكز يبالا لا برمس فكيف يمتنع እንዴት ነው የሰው ልጅ እንደው አሻፈሬ ሊል የሚችለው አላ ቁድረቲህ ልባሂራ ማለት ፈኬፍ የምተኒዕ ማለት እንዴት ነው አልቀበልም የሚለው ማለት ነው አላ ቁድረቲ በአላህ ችሎታ ላይ አልባሂራ አልዓዚም ትልቅ የሆነው ማለት አዩዒደ ኢለይሃ ባዕደ መውቲሃ አላህ ስብሓንሁ ወተዓላ ከሞተች በኋላ ሩሕን ይመልሳል ማለትን እንዴት ነው የሰው ልጅ የሚያስተባብረው ሀያተን ባዕደ መውቲ ሀያተን ማ ገይሩ ሙስተቅረህ ማ ገይሩ ሙስተቅረትን يقضي بها أمره فيها ويستنطقها بها ويعذبها وينعمها بأعمالها قلت بعد موتها حياة ما غير مستقرة الذي غير مستقر ማለት ያ ሙስተቂራ ማለት ነው ያልተረጋገጠ ማለት ገይሩ ሙስተቂራ የቅዲ ቢሃ አምረሁ የእሱን ጉዳይ የሚፈጽመው ማለት ነው ፊሃ ወየስተንጢቁሃ አላህ እንድትናገር ማድረጉ ቢሃ ወዩዓዚቡሃ ይቀጣታል አው ዩናዒሙሃ ወይም ጸጋ ይሰጣታል ቢአማሊሃ በስሯ ግልጽ ነው ገይሩ ሙስተቅራ ግልጽ ነው ይሄ በቃ ማለት የሚረጋገጥ ነገር አይደለም ያለ እንደ ጥያቄ ነው ግልጽ ነው እንዴት ይባላል كيف يمتنع ما غير مستقر ብሎ ሰው የሚለው غير مستقر ማለት ይሄ ልንቀበለውና ሊረጋገጥ የማይችል እውነታ ነው ተብሎ እንዴት ይባላል ወኩል ወሀል ኢንካሩ ዛሊከ ይህንን ማስተባበል ከሞተ በኋላ መቀስቀስ የለም ማለት ኢላ ሙጀረዱን ተክዚብ በቃ ተናጠል ማስዋሸት እንጂ ወዒናዱን ሐቅን ላለመቀበል ፍላጎት መኖር እንጂ ወጁሁዲን እንዲሁም ማለት የደረቅ ክርክር ግልጽ ነው ጁሁድ ዝም ብሎ መከራከር ካልሆነ በስተቀር እንዴት ሊሆን ይችላል ግልጽ ነው ተግባባን እንደው ደረቅ ክርክር ካልሆነ በስተቀር ይሄ አይገባም طيب المنكرون لعذاب القبر የቀብርን ቅጣት የሚያስተባብሉ አካላቶች ወነዒሚሂ እንዲሁም ከሞት በኋላ ያለውን የቀብር ህይወት ውስጥ ጸጋ አለ የሚለው የሚያስተባብሉ ሰዎች ይላል ወሹባሃቱም እስቲ ሹባሃታቸው ምን ይመስላል? ሹባሃታቸው ምን ብዥታቸው፣ ማደናገሪያቸው ሰው ልጆች የሚያደናገሩበት ምንድን ነው? ወረዱ አለይህም ለእነሱ የሚሰጠው ደግሞ መልስ ምን ይመስላል ይላል። አንከረት ልመላሒዳ እነዛ እንግዲህ እምነት የለሾች አስተባብሏል። ወዘናዲቃ እንደዚሁም እነዛ መናፍቃን አዛብ አልቀብሪ የቀብርን ቅጣት አስተባበሉ። ወነዒሚሂ በቀብር ውስጥም ጸጋ አለ የሚለውን አስተባበሩ። ወቃሉ ብለዋሉ ኢና ነክሽፉል ቀብር አሉ። ልብ በሉ ልብ በሉ ኢና ነክሽፉል ቀብር እኛ እኮ ቀብርን እንከፍታለን አሉ። ፈላ ነጂደ ፊህ መላኢከተን የድሪቡን ልመውታ እኛ ቀብርን ከፍተን ስንገባ ሟቾችን የሚመታ አንድም መላይክ አላገኘንም። መላይኮች የሚማቱ አይደል በምን በመዶሻ ብለን አላለን። ወላ ሐያት እባብም የለም። ያው እባብ ይጠመጠምበታል ብለን እባብም የለም አሉ። ወላ ሰዓቢ እንዲሁም ዘንዶም የለም አሉ። ወላ ኒራኑን እሳትም የለም። ተአጁጅ ተአ ተጀጅ መሆን ያለበት ተጀጅ እንዲያንብቡት ተጀጅ ማለት ነው የምትነድ የምትንቦለቦል ማለት ነው። ወከይፈ ዩፍሰሑ ደግሞ እንዴት ነው የሚሰፋለት ለሁ ለሱ መደ የአይኑ ርቀት ያክል ይሰፋለታል ተብሏል። እኛ ስናያ ቀብሯ እንደዛው እንደቆፈርናት ነች። መደበሰሪ አው ይضየ አው ይضየቁ አለይ ወይስ እንዴት ይጣበብበታል? እኛ ስንከፍተው አይጠብበትም፣ ያው እንደቆፈር ነው ይለዋል። ወነህኑ ነጂዱሁ ቢሓሊ በሁኔታው ነው የምናገኘው፣ ሰውየውንም እንደቀበር ነው። ወነጂዱ ሚሳሐተሁ ርቀቱም ያው ነው። ሚሳሐተሁ ማለት ስፋቱ አላ ሐዲ ማ ሐፈርናሁ በቆፈር ነው ልክ ነው ሀድ ነው ያለው ነው ولم يزد ولم ينقص አልጨመረም አልቀነሰም አሉ ወኬፍ የሲሩ ቀብሩ እንዴት ነው ቀብር የሚሆነው روضة من رياض الجنة የጀነት ጨፌ ሊሆን የሚችለው أو حفرة من حفر النار ከእሳት ጉድጓድስ ሊሆን የሚችለው እንዴት ነው እንዴ እኛ ስንገባ ምንም ጨፌም የለም ምንም እሳትም የለም ይላል ወጀዋቡና አን ሚቡጁህ የሚጣፍጥ መልስ ነው የሚሰጡት እዚህ ላይ የምንሰጠው መልስ በሚከተለው አይነት መልኩ ገጽታዎችን ይላበሳል አወለን መጀመር አና ሀለል በርዘኽ የበርዘኽ እኮ ሁኔታ ሚነል ጉዩብ ከምንድ ነው ከሩቅ ነገር ሚስጥሮች ውስጥ ነው አለቲ አኽበረት ቢሃል አንቢያ አንቢያዎች ምን ያሉበት የተናገሩ አንድ ነገር ስላላየው የለም ማለት አይደለም ግልጽ ነኝ ከዚህ ብለናል አንተ አእምሮን አላየውም ልብን አላየውም ስላላየው ምን አይደለም አእምሮና ልቦና የሌለ ሰው አይደለም ግልጽ ነው በሁሉም ነገር ያየሁትን ነው ማመን ያለብኝ የምትል ከሆነ ስንት ነገርን ሳታይ ያመንካቸው ብዙ ነገሮች አሉ። ወላ የኩኑ ኸበሩሁም የነሱ እኮ መናገር ሊሆን አይችልም። የነሱ ኸበር አንቢያዎች የተናገሩት ሙሃል የማይሆን ፊሎቁል በአቅል ውስጥ የማይሆን ነገር አስለን አይሆን ሙሃል ግልጽ ሙስተሒል ሊሆን አይችልም። ፈላ ቡደ ሚን ተስዲቅ ኸበረው በቃ እነሱ አሏል ነዓም እውነት ብለዋል ነው ማለት ያለብን። አቡበክር እንኳን የስራና ሚያራጅን ሲያስተባብሉ ሰዎች ማለት ነው ሄደው ደሞ ብሎ ብሎ ያንተ ያንተ ሳሂብ ደሞ ሄጄ መጣው አለ። ግልጽ ነው አለ ኢስራ ሚዕራጅን በዚች ሌሊት ሰባት ሰማያ ቆርጦ መጣ ከመካ መዲና ተጓዘ ብለው እንትስ ሲሉት እንዲህ አሉ ነብዩ አለ። አዎ ሲሉ ታዲያ ታሉ ታዲያ ምን ይገርማል? ትክክል ነው። እሳቸው እኮ ካሉ ትክክል ነው እኮ ምን ይሄ እኮ ጥርጥር የለውም ማለት ግልጽ ነው። ዋናው ማለታቸው ነው። ግልጽ ነው። ከዚህም የበለጠ ማምነናል አለ ታሪህን ሁለተኛ አነናር እሳት እኮ ፊል ቀብሪ በቀብር ውስጥ ለይሰት ሚናር ዱኒያ የዱኒያ እሳት አይደለችም እዚሁ የዱንያ እሳት ነው እንደዛ ይከቱት የአኺራ እሳት እኮ ነው የ دنيا ላይ ቢወጣ አንተ ጠቅላላ ነው እንደው እንዴ ይሄ እኮ ከስንት percent ውስጥ አንዱ ነው አይደል እንዴ ታዲያ እንዴት ብለው ነው የዚያ የዛ እዚህ መጥቶ ሲነድ ሰው የሚተርፈው? سبحان الله። من نار الدنيا والخضرة خضرة ውን ቢሆን ليست من زروع الدنيا። የ دنيا አዝዕርት እኮ አይደለም እዛ የሚሞናደሉበት فيشاهد ذلك من شاهد النار الدنيا فيشاهد من ملكته ذلك من شاهد من شاه من شاهد ነው ያለበት من شاهد النار الدنيا የዱንያን እሳት የተመለከተውላ ልመልከተው የሚለው አይደለም ወኹድረተሃ ጨፌዋ ነው ግልጽ ነው ወኢነማ ሂየ ሚን ናሪ ልአኺራ እሳት ነው ወኹድሪሃ ለምለሟም እንደዚያው وهي أشد من نار الدنيا ከ دنيا እሳት የባሰ ነው ብርቱ ነው فلا يحس بها أهل الدنيا የ دنيا ባለቤቶች ያንን ነገር إحساس ማድረግ አይችሉም فلا يحس إحساس ማድረግ አይችሉም እዛ ነገር ላይ ስሜቱ መላበስ መቻል መቀበል አይችሉም። فإن الله سبحانه يحمي عليه ذلك التراب يحمي ما لم የሚያነድበት ዩሕሚ አለይህ ዛሊከ ቱራብ ይህንን አፈር ወልሒጃራ ድንጋዩን አለዚ አለይህ ያ እሱ ያለበትን ወታሕተሁ ከስሮቹ ያሉትም ያነድ አለም አላህ ግልጸዋለ ለምን የአኼራው እሳት የዱንያውን ማቆየት ስለማይችል ሐታ የኩነ አዕظመ ሐራን ሚን ጀምሪ ዱንያ ሐታ የኩነ እስኪሆን ድረስ አዕظመ ሐራን በጣም በሐርነቱ ብርቱ እንዲሁም ሚን ጀምሪ ዱንያ ከዱንያ ምን ፍም የበለጠ ወለው መሰሃ አህሉ ዱንያ የዱንያ እኮ ባለቤቶች ነዋሪዎች ቢነኩት ለም የሑሱ ቢዛሊክ ኢሕሳስ ምንም አይሰማቸውም ወቁድረተ ረቢ የጌታዋ እኮ ቁድራ የአላህ አውሳዕ ሚን ዛሊክ ከዚህ የሰፋ ነው። አጀብ በጣም የሚገርም ነው ይላል። አላህ እያነደደ فإن الله سبحانه يحمي عليه ذلك التراب والحجارة التي عليه وتحته ያነዳል ግን ሰው ሌላው ግን ምንም አያውቅም ተግባባን ወኢዛ ሻ አላህ አላህ ስብሓን ወተዓላ የሻ ጊዜና አዩጥሊዐ ባዕድ አልዒባድ ከፊል ባሪያዎችን ሊያሳውቅ አዩጥሊዐ ማለት ማሳወቅ እንዲያውቁ እንዲረዱ ለማድረግ ከፈለገ አጥላዐሁ ያሳውቋል። ወገየበሁ አን ገይሪ ከሌላው ደግሞ የሩቅ ነገር ሚስጥር ያደርግበታል፣ አያሳውቀውም። ኢዝ ለው ኢጠለዐ አልዒባዱ ባሪያዎች ሁላ ቢያውቁም ኩልዋ ሁሉም ቢያውቁ ማለት ነው ያለውን ቅጣት ለዛለት ሕክመቱ ተክሊፍ የተክሊፍ እኮ ዋናው ነገሩ በተወገደ ነበር ለዛለት ሕክመቱ ተክሊፊ ወልኢማኒ ቢልገይቢ ለዛለት በተወገደች ነበር ሕክመቱ ተክሊፊ የተክሊፍ ሕክማው ጥበቡ ማለት ወልኢማኒ ቢልገይብ በሩቅ ነገር ሚስጥር ማመን የሚባለውን ነገር በቃ ምን ባለ ነበር ሕክማው በተወገደ ነበረ ወለማ ተዳፈነ ናሱ የሰው ልጆችን ባልተቀባበሩ ነበር ከማ ፊ ሰሒሐይን ቡኻሪና ሙስሊም እንደዘገቡት ፊል ሐዲስ ለዚ መረ ሚን ቀውሊህ ሰለላሁ ዐለይሂ ወሰለም ለውላ አላ ተዳፈኑ አትቀባበሩም ብዬ ብል ኖሮ አሉ ለውላ አላ ተዳፈኑማ አትቀባበሩም ብዬ ባልል ኖሮ ለዳዓውቱ ላህ አላህን ለምን ነበር አዩስሚዐኩም ያሰማችሁ ዘንድ ሚን አዛብ አልቀብር ከቀብር ቅጣት ما أسمعون مسمون ولما كانت هذه الحكمة منتفية እቺን ግዴ ጥምረት ከሰው ልጅ ሙንተፊያ ሆነች የተወገደች ግልጸዋል في حق البه عفوا ولما كانت هذه الحكمة እቺ حكمة ማለት ጥበብ የሰው ልጅን ያላሳወቀበት ማለት ነው ቀበርን ቅጣት ምናምን ሙንተፊያ የተወገደች ፊ ሐቅ ልባሃኢም በእንስሳዎች ነው ማለት ነው ግልጽ ነው ሰሚዐት ዛሊከ እሷ ሰማች ሰሚዐት ዛሊከ ወአድረከትሁ ደረሰችበትማ እንስሳዎች ማለት ከማ ሐደት ቢረሱልላህ ሰለላሁ ዐለይሂ ወሰለም በነቢዩ አለይሂ ሰላቱ ወሰላም ላይ እንግዲህ ልጥላቸው እንደደረሰ ሐደት ማለት ልጥል እንደደረሰች ማለት በግለቱ ምናቸው በግላቸው በቅሏቸው ወካለት ቱልቂሂ ነበረ ልትጥላቸው ደርሳ ነበር ሀደት ማለት ማለት ማለት ነው ብያለሁ ትናንት ቱርኪ ለማ መራ ቢመን ዩዓዘቡ ፊ ቀብር በቀብር ውስጥ ሊቀጣ ለማ መራ ባለፉ ጊዜና በቀብር ውስጥ ሊቀጡ የነበሩ ሰዎች አካባቢ ማለት ነው ፈሩእየቱ ሀዚህ ናር እችን እሳት ማየት ፊልቀብር በቀብር ውስጥ የሚቀጡበትን ከሩእየት ልመላኢካ መላይኮችን እንደማየት ነው ወልጂን አጋንንቶች ነው ተቃ አህያንን አንዳንዴ ሊከሰት ይችላል ሊመን ሻ አላህ አላህ ለሻው ከሰሃቦች መላይካን ያየ አለ አይደል ይጻል ጂንንም ያየ አለ ተግባባ ስለዚህ አላህ ለሻው ሊያሳየው ይችላል የሚቀጡትን ግልጽዋል ለሻው በቃ ያሳያል ግልጽ ለሻው ደግሞ ይሰወራል ነብዩ አሁን አይተዋል አይደል የቀብር ቅጣትን አይተዋል መላይካን አይተዋል ጂንን አይተዋል ሌላም እንደዚህ ፍጡሮች ያዩዋል ማለት ነው وكيف አንታውን መላይካን ስላላየ መላይካ ጅብሪል የሚባል የለም ሚካኤል የሚባል የለም ትላል ጅን ስላላየ ጅን የሚባል የለም ሲይዝ አንድ ሰው ታያለ ሲያሯሩጡ ግልጽ ማለት كيف وكيف يستنكر እንዴት ነው ያስተባብለው መን ያዕሪፉ ላ አላህ የሚያውቅ سبحانه ወዩቂሩ ቢቁድረቲ በእሱም ቁድራ ላይ የሚያረጋግጥ የሆነ ሰው እንዴት ያስተባብላል አዩሕዲተ ሐዋዲሰን ክስተታት ይፈጠራል የሚለውን የስሪፉ አነሃ አብሳራ የስሪፉ የሚያገላብበት አነሃ ከእርሷ አብሳራ ባዕዱ ኸልቄ የከፊል ፍጡራኖችን ምን አብሳራ እይታ ማለት ነው ሕክመተን ሚኑ ከሱ የሆነ ጥበብ በተሞላበት መልኩ ወረሕመተን ቢህም በእነሱ ከማዘን አንጻር ምን ይላል ሐዋዲስ ምን ዩስሪፍ ዩስሪፍ ብለናል وكيف يستنكر من يعرف الله سبحانه ويقر بقدرته أن يحدث حوادثا يصرف عنها أبصار بعد خلقه የሰዎችን እይታ ከዛ ምን ይሏል ያስወግደዋል ግልጽ ነው እንዳያይ ያደርገዋል ነው ኸልቂ ሕክመተ ሚኑ የማያሳይህ ደግሞ ከሱ ሕክማ ነው አለማሳየቱ ለአንተ ወረሕመተን ቢ በእነሱ ከማዘን አንጻር አንተ እስቲ የቀብርን ቅጣት ብታይ ኖሮ ነው እንጂ ሰላም ይኖር የለም አካባቢውም እዛው ታል ዱንያ የተረበሸች ነው የምትሆነው لأنه لا يطيقون አይችሉም رؤيتها እይቷን አንተ አላህ እኮ የሰው ልጅ ከሰው እይታ የጋረደበት ብዙ ሕክማ አለው ومن ذلك لا يستطيعون አይችሉም ነው ግልጽ ማለት ፀሐይ ማየት ያልቻልክ አንተ አላህ ማየት ይችላል ግልጽ ብዙ ሕክማ አለው አኺራ ላይ እንኳን እኮ ከብርሃኑ ተገልጾልን ማለት ነው ጣቃው ግልጽ ማለት እንወድቃለን፣ ራሳችን እንስታለን። አረ ስለዚህ ይህንን የመሳሰሉ ብዙ ሕክማ አለው። ሌላኛው ደግሞ በገይብ ነገር ምን እንድንል እንድናምን ያ ያ ብዙ ሕክሞች አሉ። لأنهم لا يطيقون رؤيتها وسماعها መስማትም ወለአብዱ አضعፍ በሰረን እንደምታውቁት እንግዲህ ባሪያ አضعፍ ነው ማለት በጣም ደካማ ነው። በሰረን በይተው ወሰማዕን በመስማትም አየትቡተ ሊሙሻሃደቲ አዳብ ልቀብር አየትቡተ ሰባት ኖሮት ቢቀመጥ ማለት ተባት ማለት ጽናት መኖር ሙሻሃደት ያዳብ القبر የቀብርን ቅጣት ምን ለማለት ለማለት ተግባባል ወሲሩ المسألة የመስአላው እንግዲህ ዋናው ትልቁ ሚስጥሩ أن هذه السعة እነዚህ የቀብር መስፋት ወዲቃ መጥበብም ወልኢዳአተ ማብራቱ ወልኹድራ እንዲሁም ጨፌ መሆኗ ወናር እሳት ደግሞ መሆኗ ቀብር ማለት ነው ለይሰ ሚን ጂንሲል መዕሁዲ ፊ ሀዘ ልዓለም በዚህ ዓለም እንግዲህ የተለመደ እንግዲህ ሰው ልጅ ሊችለው የሚችል ጉዳይ አይደለም ወላሁ ስብሓናህ ጥራት ይገባና አምላክ አላህ ኢነማ አሽሐተ በኒ አደም አላህ እኮ የሰው ልጅን እኮ እንዲያ እያደረገው ፊ ዳሪ በዚች በቅልቢቷ ዓለም ማለት ነው ማ ካነ ፊሃ በውስጧ ያለ ነው ዱንያ ላይ የሚኖረንና ወሚንሃ ከእሷ የሚሆነ ነው ያሳየው በውስጡ ያለና ከሱ የሆነ ነው ፋማ ማ ካነ ሚን አምሪ ልአኺራ የአራ የሆነ ጉዳይንማ ፈቀድ አስበለ አስበለ ማለት አርኻሁ አስበለ ማለት አርኻሁ አለይህ ልጣ ሽፋኑን አላህ ለቀቅ አድርጎበታል እዛ ላይ ሸፍኖታል ማለት ነው አስበለ ማለት ሽፋኑን ለቀቅ አድርጎበታል ሊየኩነ ልቅራሩ ብሂ ሊየኩነ የሆን ዘንድ አልቅራሩ ማረጋገጥ ብሂ በሱ ወልኢማኑ ብሂ በሱም ማመን ሰበበን ሊሰዓደትህም ለነሱ እድል ሰበብ ይሆን ዘንድ ማለት ፈኢዛ ከሸፈ አንሁም ልጊጣ አላህ ያንን ሽፋን ብድግ ሲያደርግ ሲያነሳ ሳረ አያነን በአያነን ሙሻሂደን እንዲህ በአይን የምታየው የምታረጋግጠው ጉዳይ ይሆናል። ለፈለገው ባሪያዎቹ ያሳያል ብለናል አይደል? በቃ ያንን ሲፈቅድ የሚያዩት ትክክለኛ ክስተት ይሆናል። ፈለው ካነ ልመይቱ ሟቹ ቢሆንም በይነ ናሲ መውዱዐን በሰዎች መካከል የተቀመጠ ሆኖ አንዳንዱ ሰው እየተቀጣ መሆኑን የሚያይበት አጋጣሚ ሊኖረው ይችላል። ግዛ እየተቀጣ መሆኑን የሚያየው ሰውዬ ይሰቃያል። ግዛ ሌላው ምን ሆኖ ነው ምን ሊያለቅሱላ ይችላል በቃ ወይም ሊወጣ ይችላል። ግዛ ያንን ላለማየት ማለት ለም የምተኔ አያእቲሁ ልመለካኒ ለም የምተኔ በሰው መካከል ቢሆን እንኳን ለም የምተኔ አያእትየውል መለካን ሁለቱ መላይኮች መምጣታቸው ማለት ነው በሰው መካከል ሆኖ ለም የምተኒ አያእትየውል መለካን ወየስአላሁም መጠየቃቸው ሚን ገይሪ አየሽዑር አልሓዲሩን ሐዲሮች ሳያውቁ ማለት ነው ይጠይቁታል የሚለውን ኢምትናዕ ማድረግ አይቻልም ማስተባበር ግልጽ ነው ቢዛሊክ በዚህ ወዩጂቡሁማ እሱም ይመልስላቸዋል ሚን ገይሪ አየስመዑ ከላሙ ሰው ልጆች ግን እሱም ይመልሰውን ነገር ምንም አያውቁ ወየድሪባኒሂ እሱንም ሲመቱት ሚን ገይሪ አን ዩሻሂደ አልሓዲሩን ሀዲሮች ምን ሳይሉ ሳቁ። እንደውም እኮ አስቀጠቀጡት የባሰማ ሁሉም እዛ ካያችሁ በቃ የሚገርም ነው። ግማሹ በብር ግማሹ በምን ያው እንግዲህ ሙሾውን ሲያወርድ ነበር። ግልጽ ማለት ሲያቀልጠው ነበር። የኔ ጀግና ሲሉ ጀግና ነበርክ እንደ እየተባለ መላእኮቹ ያው እንግዲህ አቀምሱታል። وهذا الواحد حاضرون ضربه وهذا الواحد ይህኮ ዋሂድ ማለት ነው ዋሂድ ማለት ነው ይህ አንድ ሰው እንግዲህ ሚና ከኛ የናም ግልጽ ነው وهذا الواحد ይህ አንድ ሰው ሚና ከኛ የና ይተኛል ኢላ ጀንቢ ሳሒቤ ወደ ማን ጎን ሳሒቢህ ልሙስተይቂር የነቃው ሰው ማለት ነው ሚና የናም ኢላ ጀንቢ ሳሒቢ ልሙስተይቂር ሙስተይቂዝ ማለት ማለት የነቃው ሰው እዚህ ሰው ዘንድ ሊተኛ ይችላል ፈዩዐዘቡ ይሞታል ፊነውሚ ፈዩዐዘቡ ይቀጣል ፊነውሚ በእንቅልፍ ወዩድረቡ ይመታል ወየተአለም ያሟል ወለይሰ ዒንደ ልሙስተይቀው የነቃው ሰውዬ ምንም ሳይኖረው ማለት ነው ኸበሩ ምንም ወሬም ዜናም ሳይኖረ ሚን ዛሊከ ከዚህ እሱ ከሚቀጣው አልበተ አንዳችን ማለት ተኝቶ እሱ ይሰቃያል አንድ መኪና ገጭቶት አንድ አውሬ ሊበላው ሲያሯሩጠው ግልጽ ነው አንተ አሁን አጠገቡ ተኝተህ ምንም አታውቅም ግልጽ ነው ሀከዛ አዳበል ቀብር በዛ አይነት መልኩ ሊሄድ ይችላል ይላል هذا وصلى الله على محمد وعلى آله وصحبه وسلم